ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምጽ ነው። የታሪክ ጸሐፊውና የመብት ታጋዩ ጸሐፊ አህመድዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘ መጽሐፉ ክፍል 28 ትረካ በሙሐባ ጀማል ተዘጋጅቷል። መልካም ቆይታ። ኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 28 ረካ በደ ማርያምም የጥቃት አቅጣጫውን ከአዳል ወደ ቤተ እስራኤላውያን ወይንም ፈላሻዎች በማዞር ጦር ላከባቸው። ጦሩን ራሱ እየመራ ከአዳ ሱልጣኔት ውጭ ባሉት ሙስሊሞች ላይ ዘመተ። በሐይቅና አምባላጌ አካባቢ ይገኙ የነበሩትን የዶባሱ ሙስሊሞች ወረረ። አብዛኛውን ህዝብ በግድ ክርስትና እንዲነሱ አደረገ። በእነርሱ አገርም የማርያም ቤተ ክርስቲያንን ገነባ። ጠላና ጠጅም እንዲለምዱ አደረገ። ወራሪዎቹ የሙስሊሙን ግዛት በወረሩ ጊዜ ሁሉ ባህላቸውን፣ ቋንቋቸውንና እምነታቸውን በተወራሪው ህዝብ ላይ ይጭኑ ነበር። ሱልጣን መሐመድ በደላይ ለ26 ዓመታት በትግል ቆይቶ በ December 15 1471 ወይንም ረቡዕ ረጀብ 3 876 ዓመት ሂጅራ ሞተ። ሱልጣኑ ሳይቀበር ያኔ ውሉ ልጁ ኢብራሂም ቢን መሐመድ ሱልጣን ተደረገ። በዓመቱ እርሱም በ May 11 1472 ሰኞ 2 ዙልሂጃ 876 ዓመት ሂጅራ ሞተ። ወንድሙ ሱልጣን ሸምሰዲን ቢን መሐመድ ባዳ ሱልጣንነት ተተካ። በዘይላም ለአድ ኡስማን ነገሰም። እርሱም ሁሉን የሙስሊም ግዛቶች ነፃ ለማውጣት በደ ማርያምን ለማጥቃት ጦሩ ማዘጋጀት ጀመረ። ይህንን የተረዳው በደ ማርያም ጥቃት ከፈተ፣ አዳርንም ወረረ፣ በርካቶችን ማረከ። በዚህ ጊዜ የአፋር ሙስሊሞች አመፁ። አመፁን ለመስበር በ1473 ሁለት የክርስቲያን ጦር ኃይል ቡድን ተላከ። ሆኖም የክርስቲያኑ ጦር ሳይሳካለት ቀረ። ይህ በወቅቱ የሙስሊሞችን ኃይል መጠናከር አመላካች ነበር። ለሶስተኛ ጊዜ በ1474 የክርስቲያኑ ጦር ወደ አዳን ዘመተ። በዚህም ዘመቻ ከፍተኛ ቁጥር ያለው የክርስቲያን ጦር ተደመሰሰ። ከተገደሉት መካከል ከፍተኛ የጦር አመራሮች ይገኙበት ነበር። ወደ ማርያም በ1478 ሞተ። በአባይና በጃማ ወንዝ መካከል በምትገኘው አትሮንሳ ማርያም ቤተክርስቲያን ተቀበረ። በጣረ ሞት ላይ ሳለ ስሞት በመቃብሬ ውስጥ ፊቴን ወደ አዳል አዙሩልኝ ብሎ ተናዞ ነበር። በኑዛዜው መሰረት ፊቱ ወደ አዳል ሙስሊሞች እንዲዞር ተደርጎ ተቀበረ። በኋላ ላይ ኦሮሞዎች በ1709 ቤተክርስቲያኒቱን በማፍረስ መቃብሩን አውድመውታል። በ1478 የበዕደ ማርያም ልጅ እስክንድር ነገሰ። እሱም እንደ አባቶቹ ነፃነቷን ለማስደፈር ትታገል በነበረችው የአዳል ሱልጣኔት ላይ ዘመተ። ከዚያ የላዩ ላዕድ ዑስማን ጋር ጦር ገጠመ። በላዕድ ዑስማን መገደልም ጦርነቱ አበቃ። እስክንድር በሙስሊሞች ላይ ጥቃቱን አጠናክሮ ቀጠለ። በ1478 ሱልጣን ሸምሰዲን ቢን መሐመድ ላይ ጥቃቱን በመክፈት የአዳልን ዋና ከተማ ዳካርን አጠቃ። ሆኖም ከጥቂት ጊዜ በኋላ በተከፈተበት ድንገተኛ የደፈጣ ጥቃት ተሸነፈ። ሱልጣን ሸምሰዲን መሐመድ ለ15 ዓመታት ከአራቱ በስልጣን ላይ ቆይቶ በሜይ 1487 ወይንም ጀማደል ኡላ 892 ዓመተ ሂጅራ ተገደለም እርሱንም የተካ ኢብራሂም ቢን ቃት ነስረዲን በአመቱ በማክሰኞ ማርች 4 ቀን 1488 ወይንም ረቢዕ አወል 2893 ዓመት ሂጅራ ተገደለ። ሱልጣን መሐመድ ቢን ዘህረዲን ተተካ። በ1494 አጼ እስክንድርን የማያ ህዝቦች በመርዛማ ቀስታቸው በምስራቅ እንደርታ ወቅተው ገደሉት። ከአፄ አምደ ማርያም አራት ሚስቶች መካከል ከሮማን ወርቅ የተወለደው ናኦል ነገሰ። ሮማን ወርቅ ክርስትና እንድትነሳ የተገደደች ሙስሊም ነበረች። አፄ ናኦልም ሙስሊሙን በኃይል ማስገበሩን ተያያዘው። የአዳሉ ሱልጣን መሐመድ ኢብን አዝሐርዲን ከ1488 እስከ 1518 ከአፄ ናኦል ጋር ሰላም በመፍጠር ሊገብር ተስማማ። ነገር ግን የዘይላዩ ኢማም ማፉዝ እስላማዊ ስልጣኔት የነበሩትንና በክርስቲያኑ መንግስት ቁጥጥር ስር የገቡትን ክልሎች ነፃነት ለማስመለስ መዋጋት መረጠ። ኢማም ማፉዝ በዘይላይ ትግል የጀመሩት ከዘይላዩ ለአድ ኡስማን መገደል በኋላ ነበር። ኢማሙ በክርስቲያኑ መንግስታት ይዞታዎች ላይ በየጊዜው ጥቃትን መክፈት ተያያዙት። ሱልጣን መሐመድ ግን ገለልተኛ ሆኖ መቀመጥን መረጠ። ኢማም ሐፍዝ የተወረሩትን እስላማዊ አካባቢዎች ከክርስቲያኑ መንግስት ቀንበር ነፃ ለማውጣት የትጥቅ ትግላቸውን ለረጅም ዓመታት ቀጥለውበታል። ከአጼ ናውድ ጋርም ውጊያ ገጥመዋል። ጻዲቅ መኩሪያ እንዲህ ሲሉ ይገልጹታል። የደዋረው የሃዲያው ባላባትና እስላሞቹ በሰላም ሲገዙ ሌላው በአዳርና በሐረርጌ ያለው የወላስ ማዘር ያንኑ የአባቶቹን ቂም ለመወጣት ወይንም ከክርስቲያኖቹ የግዛት ቀንበር ነፃ ለመውጣት የስላም ነክነት ያላቸውን አገሮች ይፋትን፣ ደዋሮን፣ ሀዲያን፣ ባሌን ነፃ አውጥቶ በእነዚህ አገሮች ላይ ስልጣኑን ለመዘርጋት ሁልጊዜ እንደደከመ ነው። አሁንም አፉ ዚያድ ንጉስ በያለበት አገር እየዘረፈ ባስቸገረ ጊዜ አጼ ዳውድ ምርጥ የሆነውን የክርስቲያኑን ጦር ይዘው ማሐፉዝን ለመውጋት ሄዱ። ማሐፉዝ ጦሩን አዘጋጅቶ ለመግጠም ወደፊት አመራ። ይህ በእንዲህ እንዳለ ከየመን ሸሪፍ አቡበክር ቢን አህመድ አልአይድሩስ አላዳኒ ወደ ሐረር መጣ። ዳዋ አድርጎም የሱፊያ ጧሪቃን ቃድር አስተሳሰብ በሐረር ተከታይ እንዲያፈራ ማድረግ ቻለም። የዚህ ግለሰብ መቃብር በሐረር ሞትና ኤደን ይዘየራል። በኤደን ያለው መስጂድ ታዋቂ ሲሆን የሞተው በየመን ኤደን በ1503 ወይም 909 ዓመተ ሂጅራ አሊያም በ914 ዓመተ ሂጅራ ነበር። በሌላ በኩል ወናግጃን የተባለው የአጼው የጦር መሪ የክርስትናን እምነት ትቶ እስላምን ተቀበለ። ወደ አዳል በመሄድም ከሙስሊሞች ጋር ተቀላቀለ። ከእስላማዊ ስልጣኔቶች አንዷ የነበረችውን ባሌን ነፃ ለማውጣት ዘመተም። በክርስቲያኖች ላይም ጥቃትን ከፈተ፣ ግን ተሸንፎ ተማረከ። አጼ በክብር ይዘውት ዳግም ክርስቲያን ሆነ፣ የባሌ አስተዳዳሪም አደረገው። ሆኖም ልቡ ለኢስላም ፍቅር ያደረ ነበርና እስላምን የሚረዳበትን መንገድ ያውጠነጥን ጀመረ። ክርስትናንም ለሽፋንነት ተጠቅሞ ክርስትናን ለማዳከም መጣጣሩ ቀጠለ። እንደ ቀድሞ ዘመን ኢስላም በባሌና በአካባቢው የበላይ የሆን ዘንድ ውስጥ ውስጡን መስራት ያዘ። ክርስቲያን ጦር መሪዎችን ለማስገደል ሲጣጣር ቆየም። በኋላ ላይ ስትራቴጂው ብዙም ሊያንቀሳቅሰው ስላልቻለ ሙስሊም መሆኑን ይፋ በማድረግ ትግል ጀመረም። በመጨረሻም በጂሃድ ላይ ዋበሽበሌ ወንዝ አካባቢ ተሰዋም። አጼ ናኦድ ኢማም ሐፉዝን ለመግደልና የሙስሊሞችን አመጽ ለመስበር በርካታ ሙከራዎችን አድርጓል። በመጨረሻም በይፋት ሙስሊሞች ላይ ጥቃት ለመክፈት ዘመተ። በ1508 በአረብ ነው ልዩ ስሙ መካነ ስላሴ በተባለ ስፍራ በሙስሊሞች እጅ ተገደለ። ልጁ እንደ ድንግል በ11 ዓመቱ እንዲነግስ ተደረገ። የአጼ ዘርዓ ያዕቆብ ሚስት የነበረችው ንግስት እሌኒ መሐመድ ሞግዚት ተደረገች። ንግስት እሌኒ የሃዲያው ንጉስ መሐመድ ልጅ ነበረች። አጼ ዘርዓ ያዕቆብ ክርስትና አስነስቶ አገባት። በጸረ እስላም አስተሳሰብ እንድትጠመቅ አደረጋት። በኋላ ላይ በክርስቲያኑ መንግስት ውስጥ ተጽዕኖ ፈጣሪ ከነበሩ ግለሰቦች መካከል መሆን ችላለች። ልብነ ድንግል በነገሰ በአመቱ በ1509 ንግስት ሌኒ እስላሞችን ለማጥፋት እንተባበር ስትል ለፖርቹጋሉ ንጉስ ዶን ኢማኑኤል ወይንም ዶን ዮሐንስ ሶስተኛ ደብዳቤ ላከች። በደብዳቤዋ እሌኒ እንዲህ ብላለች። ሙስሊሞችን በመካና ባብ ኤል መንደር ለመጠበቅ ሰራዊታችን እንልካለን። ወይንም ወደ ጅዳ ወደብ አሊያም ጡር እንዲጠባበቁ ለማድረግ ቸኩለናል። እነዚህን እምነት የለሽ ሙስሊሞችን ከመሬት ገጽ ለማጥፋት ለማሳደድና ለመጨረስ እኛ ለመተባበር ዝግጆች ነን። በቀድሞ ዘመን በጌታችንና በቅድስቲት እናቱ የተተነበየውና እምነት የለሽ ሙስሊሞችን የሚያሸንፍ ንጉስ በአውሮፓ ይወለዳ የተባለው ጊዜው ያለምንም ጥርጥር አሁን ነው። መልእክተኛችን ማቴዎስ የሚነግርህን ሁሉ እኛ ራሳችን እንደነገርን ቆጥረህ ነው በኢየሩሳሌም አዳኛችን ኢየሱስ ክርስቶስ በእርግጥ ከተሰቀለበት ግማደ መስቀል ላይ የተሰራውን አንድ መስቀል በመልእክተኛችን እጅ ልከንልሃል። ከመጣልን ግማደ መስቀል ሁለት መስቀል አሰርተን አንዱን ለኛ አንደኛውን በብር አምባር አስረን ለአንተ እንዲያቀርብ ለመልእክተኛችን ሰጥተናል። ከዚህም በቀር ደስ የሚያሰኝ ቢሆን ሴቶች ልጆቻችሁን ለወንዶች ልጆቻችን ወንዶች ልጆቻችሁን ለሴት ልጆቻችን ሰተናችሁ በሕግ ሊጋቡ ለኛ ደስ የሚያሰኝና ለሁለታችንም የወንድማማችነት ዝምድና የሚመሰርት ትልቅ ጥቅም ነው። ባለፈው እንደነበረው አሁንም ለወደፊትም ጌታችን ኢየሱስ ክርስቶስ ረዳት ይሁን። በህንድ የሰራውን ታላቅ ስራ ጦርነትና ድል ታምራት ነው እንጂ የሰው ልጅ ሊሰራው አይችልም። ለሺ መርከ የሚበቃ ስንቅና ማንኛውንም የሚያስፈልገን ነገር ሁሉ በብዛት ልንሰጥ እንችላለን። ንግስት እሌኒ ሙስሊም የነበረችና ክርስትና እንድትነሳ የደረገች ነበረች። ክርስትና ከተነሳች በኋላ በከፍተኛ ጸረ እስላም አስተሳሰብ መጠበቋን ከዚህ ደብዳቤዋ መረዳት ይቻላል። ንግስት እሌኒ እንጨርሳቸዋለን ከምትላቸው ሙስሊሞች መካከል የገዛ ቤተሰቦቿም ነበሩበት። የእርሷ እንዲህ መሆን በነገስታቱ ዘንድ ምን ያህል ጸረ እስላም አስተሳሰብ እንደነበረና በአስተሳሰቡ ፈጠራ ላይ የተካኑ መሆናቸውን ያመለክታል። እስላምን ከኢትዮጵያ ብቻ ሳይሆን መካ፣ ጅዳና ባበል መንደብ ድረስ በመዝመት ለማጥፋት የመናፈር ጉጉት ከላይ ባሳለፍነው የንግስቲቱ ደብዳቤ በግልጽ ይታያል። ከአውሮፓ ጋር ዝምድና ለመፍጠር የታሰበውን በልማትና ብልጽግና ለመተባበር ሳይሆን እስላምን ለማጥፋት ባለመ የመስቀለኝነት እርምጃ ነበር። ተክለ ጻድቅ መኩሪያ የንግስት እሌኒን ደብዳቤ አስመልክቶ እንዲህ ሲሉ ጽፈዋል። በዚህም ላይ የዝምድና ዋና ምክንያት የክርስቶስን ሃይማኖት በመከላከል እስላሞችን ለመቃወም ስለሆነ ለዚህ አይነት ለሚፈለገው ዝምድና የጌታችንን መስቀል መልአክ ለጉዳዩ ተስማሚና መልካም ምልክት ወይም ሲምቦል ነው ብለው አስቡ ይሆናል። ንግስት እሌኒ በ1509 ወደ ፖርቹጋል የላከችው አርሜኒያዊው ማቴዎስ እጅግ ዘግይቶ በ1520 ደረሰም። የደብዳቤውን ውጤት በሚከተሉት ገጾች እናነባለን። በ1516 ላይ የአዳሉ ሱልጣን መሐመድ ተደጋጋሚ ጥቃት በመክፈት ፈጠጋርን ነፃ የማውጣት ሙከራ አደረገም። አጼ ልብነ ድንግል በበኩሉ በ1517 ኢማም ማህፉዝን ለማጥቃት ጦር አዘጋጀ። ወደ አዳንም ዘመተም። ኢማም ማህፉዝ ባሉበት ስፍራ ጦሩን አሰፈረም። ይህንን ያዩት ኢማም ሐፍዝ ለሱልጣን መሐመድ እንዲያመልጡ ዛሬ ሞታችን ቀን ነው፣ እኔ በዚሁ ለመሞት ቆርጫለሁ፣ እርሶ ግን ነፍስዎን ለማዳን ይሞክሩ ሲል መልእክት አስተላለፈ። ሱልጣኑም አመለጡ። ኢማም ሐፍዝ ግን የአጼ ልብነ ድንግልን ጦር ገጠሙ። ውጊያውም ተጀመረ። እንደ ተክለ ጻድቅ መኩሪያ ገለጻ አባ ገብረ እንድሪያስ በተሰኙ መነኩሴ የኢማሙ አንገት ተቀልቶ ተገደሉ። የክርስቲያኑ ጦር አዳርን ተቆጣጠረ። በዘንከር የሚገኘውን የሱልጣኑን ቤተ መንግስት ህንፃም አወደመም፣ ከተማዋንም አቃጠለም። አጼው በፈጠጋና አዳል መካከል በሙስሊሞች ላይ ጦር አዘመተ። 12000 ገደማ ሙስሊሞችንም ጨፈጨፈ። ሌሎች ወደ ተራራ ሸሹ፣ ተከበቡ። በዚያም ሳሉ በርካቶች በረሃብ አለቁ።